السلام عليكم ورحمة الله وبركاته كبوراننا كبورات ፓልቶክ ተማሪዎች በሙሉ እንዴት ነው ድምጽ ሰላም ናችሁ ሆይ الحمد لله الحمد لله رب العالمين والصلاه والسلام على اشرف الانبياء والمرسلين نبينا محمد وعلى اله وصحبه اجمعين درس بلوغ المرام من ادله الاحكام في كتاب البيوع في باب الربا رقم الحديث 721 ከቡሉግ المرام احكام البيوع ላይ باب الربا እንገኛለን ሐዲስ ቁጥር 721 ላይ ነው ያለነው حديث عبد الله بن عمر من يقرأ المتن فليتفضل مشكورا السلام عليكم ورحمة الله وبركاته أستاذ السلام ورحمة الصلاة والسلام على رسول الله صلى الله عليه وسلم وعن, وعن ابن عمر رضي الله عنهما قال نهى رسول الله صلى الله عليه وسلم عن عن عن المزابنة أن يبيع ثمر حائطه إن كان نخلا بثمر كيلا وإن كان كرما أن يبيعه بزبيب كيلا وإن كان زرعا أن يبيعه بكيل طعام نهى عن ذلك كله متفق عليه جزاك الله خير وعن ابن عمر رضي الله عنهما أنه قال نهى رسول الله صلى الله عليه وسلم عن المزابنة أن يبيع ثمر حائطه إن كان نخلا بتمر كيلا وإن كان كرما أن يبيعه بزبيب كيلا وإن كان زرعا أن يبيعه بكيل طعام نهى عن ذلك كله متفق عليه كعبد الله ابن عمر ተዘገበ የሁለቱንም የልጅንም ያባትንም ስራ አላህ ወደድላቸውና አብዱላህ ኢብኑ ዑመር ምን አሉ ነሃ ረሱላህ የአላህ ተኛ ከልክለዋል አኒል ሙዛበነቲ ሙዛበና ከሚባል የግብይት አይነት ሙዛበና የሚለውን ቃል ራሱን ይችላል አማርኛ አናገኝለትም ግን ምን ማለት ነው ራሱ ሐዲሱ አብራርቶታል ሙዛበና ማለት ዛፉ ላይ ያለውን የአትክልት ፍሩት ነገሮችን መሸጥ ነው ወይም ደግሞ እንደ ተምር ያሉ እንደ ወይን ያሉ አትክልቱ ዛፉ ላይ ያሉትን ፍሬዎች ተለቅሞ ደርቆ በካርቶን ይሁን በማዳበሪያ በተደረገው በተለቀመው ፍራፍሬ መሸጥ ማለት ነው ምን እንደሚባል አላውቅም ሲያብራራው አንየቢዓ ثمر حائطه አለ ሙዛበና ማለት بمعنى አንየቢዓ ማለት ሆ አንየቢዓ እንደ ማለት ነው መሸጥ ነው ثمر حائطه የአትክልቱን ፍሬ እዚህ ጋር ሐይጥ ማት አጥር ማለት ነው አትክልት ሆኖ መታጠሩ ስለማይቀር ሚን ጥላቂል شيء ወይራት شيء ናخر ነው አጥሩን ሽቶ አጥር ውስጥ የሚገኘውን ነገር አጥር ውስጥ የሚገኘውን አትክልት የተፈለገው ስለዚህ አንየቢአ መሸጡ ነው ሰመረ ሐይጢህ ማለት ሰመረ ቡስታኒህ እንደማለት ነው የአትክልቱን ፍራፍሬ ኢንካነ ነኽለን የተምር ዛፍ እንደሆነ ምሳሌ ቤተምርን በደረቁ ተምር ከይለን በስፍር በሰፍሮ ማለት ነው ተለቅሞ የደረቀው ይሰፈራል ዛፉ ላይ ያለው ግን ግምት ብቻ ነው ወኢን ካነ ከርመን ያ ያትክልቱ ወይን ከሆነ ይለናል አን የቢአሁ መሸጡ ነው ያን ወይን መሸጡ ነው ቢዘቢብን በደረቀው ወይን ዘቢ ማለት የደረቀው ወይን ነው እሸቱ ሲሆን ከርም ይባላል ማለት ነው ካይል ወይን ካነ ዘርአን አለ ማንኛውም ማዝረት እንግዲህ ስንዴ በቆሎ ባሽላ ጤፍ ወዘተ ምንለው ነገር አንየቢአሁ ሊሸጠው ነው ዛፉ ላይ ያለው ወይም ማሳው ላይ ያለውን ቢካይሊ ጧአሚን በሚሰፈረው እህል ዝማሁን ጧአም ማለት እህል ማለት ነው ቢካይሊ ጧአም በተሰፋሪው እህል ተወቅቶ ተበጥሮ መስፈር የሚቻል እህል አለ ገና ጤፎ ግር ላይ መቃው ላይ ዘው ላይ ያለ ገና ያልተፈለፈለ ያልተወቃ አለ የተወቃና ያልተወቃውን የተፈለፈለና ያልተፈለፈለውን መሻሻጥ ማለት ነው ይሄ አይቻልም ነው ለምን አንዱ ተሰፋሪ አንዱ ተገማች ነው የሚሆነው ጎሳው አይነቱ ደግሞ አንድ ነው ነሃ عن ذلك ከዚህ ከከራው ሁሉ ከሁሉም ተምርም ይሁን ወይንም ይሁን አዝርትም ይሁን ተመሳሳይ እህሎችን በተመሳሳይ ሲለወጥ ሁለቱም ተሰፋሪ ሁለቱም ተመዘኝና መታወቅ አለበት አንዱ ታውቆ አንዱ ካልታወቀ መባለጥ የሚለው ነገር ሊመጣ ስለሚችል ሪበ ሪበል ፈድል አው ሪበ ዚያዳ መጨመር የሚለው የወለድ አይነት ሊመጣ ስለሚችል አይቻልም ነው ከዚህ የሚፈቀድ ያለ የሚፈቀደው ወደፊት ይመጣል አሁን በጥቅሉ የምትወስዱት ምንድነው ተወቅቶ በስፍር ወይም በሚዛን የሚታወቀውን ነገር ባልተወቀው ዛፉ ላይ መቃው ላይ እዛው በቀረበት ነገር ላይ እንዳለ መሸጥ አይቻልም ገብቷቸዋል አይደል ቀጥሉ وعن سعد بن أبي وقاص رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم وسئل عن اشتراء الرطب بالتمر فقال أينقص الرطب إذا يبس قالوا نعم عنها عن ذا فنهى عن ذلك رواه الخمسة وصححه وصححه ابن المديني والترمذي وابن حبان والحاكم وعن سعد بن أبي وقاص رضي الله عنه أنه قال سمعت رسول الله صلى الله عليه وسلم يسأل عن اشتراء الرطب بالتمر فقال أينقص الرطب إذا يبس قالوا نعم فنهى عن ذلك رواه الخمسة وصححه ابن المديني وابن حبان والحاكم الى كتاب ان انت ترمزين جمرال طرق آه، كسعد بن ابي وقاص ተዘገበ ሳዕድ ኢብኑ አቢ ወቃስ ታዋቂው ሰሃቢ በርካታ ሐዲሶችን የዘገበ ነው በጦርነቱ በጂሃዱም ታዋቂ ሰሃቢ ነው በኢራቅ አካባቢም ስልጣን ይዞ ነበረ ያው ታወቃል انه قال እርሱ አለ سمعت رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ ሰምቻለሁኝ يسأل ሲጠየቅ عن اشتراء الرطب بالتمر ሩጦ ማለት እሸቱ ማለት ነው የተምሩ እሸት ሩጦብ ይባላል የተምሩን እሸት ስለመሸጥ ወይም ስለመግዛት ቢተምሪ ደረቀው ተምር በደረቀው ተምር እሸቱን መግዛት መለወጥ ይቻላል ወይስ ተብለው ነብዩ አለይሂ ሰላቱ ወሰላም ሲጠየቁ ሰምቻለሁ አሉ ይበቃላሉ ወይ አይበቃም አሉ فقال የሚቀጥለውን ብለዋል አለሱ فقال አሉ ነብያችን ማለት ነው فقال رسول الله ማለት ነው አያንቁሱ ሩጠቡ اذا يبيس አሉ ይበቃል አይበቃም ሲጠይቋቸው ጥያቄያቸውን በጥያቄ መለሱት አያንቁሱ ሩጠቡ اذا يبيس ጮርቀው ተምራሁን ሰፍረ ነው ነገ ሲደርቅ ይቀንሳል አይቀንስም አሉ ምንድነው የምትሉት አይቀንስም አይደል አይቀንስም ይላል ይቀንሳል የሚል ሳይቀንስም የሚል አየንቁስ ሩጠቡ ኢዳ የቢስ ጮርቃው እርጥቡ እሸቱ በደረቀ ጊዜ ይቀንሳልን ሲሏቸው ቃሉ ናም በሚገባው አሏቸው ይቀንሳል ስለዚህ ዛሬ አንድ ቁና እሸት ጮርቃውን ተምር ሩጦቡን ሌላው ደግሞ በደረቁ ደረቁን ተምር አንድ ቁና አድርገው ቢቀያየሩ ዋለ ደረስ ያ ባለ እሸቱ ሊቀንስበት ነው ግማሽ ይመጣል ስለዚህ ተምርና ተምር ማባለጥ አይቻልም ነበር ይሄው ተባለጠ ማለት ነው ከቀነሰ ስለዚህ ምን አሉ ፈነሃ عن ذلك ይህን አይነት ሽያጭ ይህን አይነት ግብይት ከልክለዋል ነው رواه الخمسه وصححه ابن مديني ابن مديني ማለት علي ابن مديني ይባላል በጣም ታዋቂ ዓሊም ነው የኢማሙ البخاري ያለ የሌለ ሸኻቸው ነው ኢማሙ ቡኻሪ ታቃላችሁ እንግዲህ ኢልማቸው በጣም አጅብ ነው እስቲምባጣቸው የጭንቅላታቸው ስፋትና ማለት ያው ሂፍዝን በመሐፈዝ አጅብ ነው እንትና ኢራቅ የሚባል ሀገር መተው ሲገቡ የኢራቅ አካባቢ እንግዲህ ቃል ነቃልቻ ትንሽ እና እንትን ይላል ምንድነው የሚባለው የመተሐሰድ የመመቀኛኘት ባህሪ አለ ብዙ ጊዜ በሀገራችን ስትሄዱ የአንድ ሸህ ደረሳ እና ንሸህ ደረሳ አንድ አካባቢ ሲገናኝ በጣም ነው ችግር ያለው እኔ ቀሪያ አትምጣ እኔ እኔ ከሊያ አትምጣ እኔ ከሊያ አትምጣ ይባባል ብዙ ነገር ችግሮች አሉ ያው እንደ ዘረኝነት ማለት ነው አሁን ኦሮሚያ አማራ እየተባለ እንደሚ እንደሚፋጀው የዛ የት የድንበር እንትን ይታይባቸው ነበር እና ኢማሙ ቡኻሪ ዓሊም ናቸው ኢራቅ ገቡ ሲባል የኢራቅ ቃልቻን ያለው ተሰባስቦ በቃ እሳቸውን ለማሳደድ ፈተና እንስጣቸው ተባለ ሐዲሱን ሐደተኛ ፉራን ፍራን ፍራን የሚለውን ነገር ቀይሮ ቀይሮ ቀይሮ ቀይሮ ይሄን ሐዲስ እንድትነግረን እንፈልጋለን አሏቸው ለምሳሌ አሁን የአብዱላህ ኢብኑ ዑመር ሐዲስ ቀርተናል የሰዒድ ኢብኑ አቡቀስ ቀርተናል የሰዒድ ኢብኑ አቡቀስን ሐዲስ ለአብዱላህ ኢብኑ ዑመር ሰጥተው ማለት ነው የአብዱላህ ኢብኑ ዑመርን ሐዲስ ለዚህኛው አድርገው ቀይረው አንዳንድ ሰው አይደለም የቀየሩት 10 5 7 ሰው ሐደተኒ ሐደተኒ ሐደተኒ የሚባለው እንደዛ አድርገው አቀርበው ጠይቋቸው እንግዲህ ዓሊም ተብሏል ታቃለህ ተብሏል ስለዚህ ነገር እንድነግረን እንፈልጋለን ብለው ሲያቀርቡላቸው አላቅም አሉሳቸው ያቀርቡላቸው ሁሉ አላቅም አሉ ታዲያ ምን እንደምታቆስላቸው እኔ ማቀው ልንገራችሁ አሉ አሉ ያ የቀያየሩትን ወደ ነበረበት መልሰው ሐደተኒ ሐደተኒ አስተካክለው አስተካክለው አስተካክለው አስተካክለው መለሱላቸው ከዛ በኋላ عارفه بغداد او العراق قدر الامام البخاري የኢማሙ البخارين قدر ሁሉም አወቀ ከዛ በኋላ اذا قالت حذامي فصدقوها فان القول ما قالت حذامي በነገራለ እከሌ የተናገረው ንግግር የሚወርቅ ነገር የለውምና ተቀበሉት እንደሚባለው አባባል ኢማሙ البخاري ይሄ ሐዲስ እንደዚህ ነው ካሉ ካሁን በኋላ መቀበል አለብን ብለው ተስማሙ ዓለም ተቀበለው ቡኻሪን ማለት ነው በዚህ አይነት ጭንቅላት ነው ቡኻሪ የተዘገበው በጣም አሪፍ በሆነ እና ይሄን ታሪክ ለነገራችሁ የፈለኩት ምንድነው የዚህ ኢማሙ ቡኻሪ ሸክ ደግሞ አልዩ መዲና ናቸው እኔ ይላሉ ማንም ሸክ ፊት ራሴን ዝቅ አድርጌ አላቅም እንደው በዕልም እኔ በቃ የመጨረሻ አላቅም ብዬ ራሴን ዝቅ አድርጌ አላቅም ኢላ عند علي بن مدينه ያሉ ኢማሙ ቡኻሪ ኢማሙ አሊ ኢብኑ መዲኒ ዘንድ ብቻ ነው እንደው ራሴን ምንም ከዓለም ያልቆጠርኩበት አሉ የውቀቱ በጥራት ነው ዚያር ኢብኑ መዲኒ በጣም ወዶ ሼህ ነው ይላሉ እና አሊ ኢብኑ መዲኒ ሐዲሱን ሷሂህ ብሎታል ነው ባጭሩ ወብኑ ሒባን እብኑ ሒባንና ትርሚዚ ብላችኋል ወልሐኪሙ ሐኪምም ያው በርካቶች ዘግበውታል ሐዲሱ ዙሮ ዙሮ ሷሂህ ነው አንዳንዶች እንደ ኢማሙ ጦሃዊ ጦበሪ መሳሰብ ነው ሐዝም ዘይድ ኢብኑ አያሽ የሚባል ሰው አለበትና ሐዲሱ ትንሽ ሶሂነት ያንሰዋል ብለው ነበር ነገር ግን ኢማሙ ማሊክ ምንም ችግር የለበት ብለውታል ደግሞ አላ ዳረቁትኒም ዘይድ ኢብኑ አያሽ የሚባለው ሰው ሲቃቱን ሰብቱን ሲቃ ነው ታማኝ ሰው ነው የሰማውን ነገር አረጋግጦ የሚይዝ ሰው ነው እንዲህ የሚታማ ሰው አይደለም ብለውታል كما صححه ابن المديني والترمذي والحاكم وابن حبان والمنذري وابن الجوزي ስለዚህ ሐዲሱ ምንም ችግር የለበትም አባልጦ መግዛት መለወጥ አይቻልም እርጥብና ጮርቃና እሸትና ደረቅ ተምርም ቢሆን ነው ተምር ሰመር ሩጦብ የሚወገ እንዳያምታታችሁ ተምር ተምር ከሆነ ደረቁ ተምር ነው ሰመር ከሆነ የማንኛውም ፍራፍሬ ሰመር ይባላል ሳ ከሆነ ሩጦብ ካላችሁ እሸት ማለት ነው እሸት ማለት ነው አርጦቡ اذا ادرك ونضج قبل ان يتتمر ይላል ተምር ከመሆኑ በፊት እንደበሰለ ነው ሳይበስልም ሩጦብ አይባልም በስሎ ካሁን በኋላ ውርጭ ያበሻዋል ባልበት ደረጃ በሰለ ማለት ነው ግን አልደረቀም ይሄ ምን ይባላል ሩጦብ ይባላል ከደረቀ ደግሞ ይባላል ነው ነخل ማለት ዛፉ ነው ነخل ማለት ዛፉ ነው የተምሩ ቡስታን ከሆነ ለተምሩም ለሌሎችም ሁሉ አትክልት ማለት ነው በጥቅሉ እሺ እንግዲህ ሙዛበና የአንድን አትክልት ፍራፍሬ በደረቀው በሚሰፈረው በሚመዘነው መሸጥ ነውና እሱ አይቻልም ክልክል ነው የሚለው ወስደናል ከርምም ይሁን አዝርትም ይሁን የተምርም ጉዳይ ሆነ በጥቅሉ ሙዛበና የሚለው ለሁሉም ይሆናል ነው ሙዛበና ሁሉም ላይ ይገባ ተምር ላይ ብቻ አይደለም በዛ ምክራፍ የለውም ኺላፉ አሁን የተጠቀሰው ሀዲስ ላይ ሶስት ነገሮች ናቸው ተምር አይነብና ዘር አዝርት ይምላ ሌላስ ነገር አሁን ከዚህ ውጭ የሆነ ነገር ብናገብ ቢመጣ ብርቱካን ሊሆን ይችላል ሌላ ነገር ሊሆን ይችላል ብርቱካን ብቻ ማይደርቅ ማለት እሚደር እሸትና እሸት ያላደለ ነገር በቀሎም ልናመጣ እንችላለን እንደዛ ቢሆን በዚሁ እናስጠጋዋለን ወይስ ሙዛበራ ከሆነ አይቻልም እንበል ወይስ አይመለከትም የሚለውን ያመጡና በቃ ደረቅና እርጥብ ሆኖ ሲቀያየሩ ኋላ እርጥቡ ደርቆ የሚቀንስ ከሆነ አይቻልም የሚለው ምክንያት እንዳለ ይቀጥላል ቀጥሉ وعن رضي الله عنهم أن النبي صلى الله عليه وسلم نهى عن البيع الكالئ بالكالئ يعني الديني بالديني رواه إسحاق والبزار بإسناد ضعيف أشي وعن ابن عمر رضي الله عنهما أن النبي صلى الله عليه وسلم نهى عن بيع الكالئ بالكالئ يعني عن بيع الدين بالدين عند مالتنا رواه اسحاق والبزار باسناد ضعيف يعني ብሎ አደይነ ነበር የሚባለው ነገር ግን عن بيع الكالئ እዚህ ጋር ከስር ስለሆነ يعني الدين بالدين ያለው ለዛ ነው ያው ግራመር ስትማሩ ነው ችግር የሚገባችሁ አሁን አይገባችሁም ለምን يعني ብሎ ለምን አደይኒ አለው ቢሏችሁ አንበይል ካሊኢ ካለው ወስዶት ነው እንጂ ያኒ ከመጣ አደይና ነው የነበረበት طيب ከአብዱላህ الله بن عمر ተዘገበ አነ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነሃ ከልክለዋል بيع الكالي بالكالي ادان بدا مشط معناته بيع الكالي كالي ما تم ማለት معناته يزغين بزغيه نجر መሸጥ يعني الدين بالدين እዳን በዳ መሸጥ እንዴት ነው እዳን በዳ መሸጥ ማለት እዳን በእዳ በካሽ ሳይሆን በዱቤ እንደ ማለት ነው የሆነ ቃ ሽጣንለት ብሩን በሚያመጣበት ቀን ሳያመጣ ቀረ እንግዳስ ያን ቃ ደግሞ መልሰን ሽጨልሃለሁ ወይ ለባለቤቱ ሊሸጥ መልሶ ያ ገጅታው ሊሸጥለት ይችላል ዋጋ ጨምሮ ሻጩ ከሆነ የሚገዛው ቀነስ አድርጎ ዋጋ ያኛው ሰው ባለጋር ያደርገው ማለት ነው የመጀመሪያውን ገዢ እንደዛ ይሸሻጣሉ ለሌላም ሰው ይሸጥ ይችላል ለምሳሌ በመቶ ብር የገዛው ተቃለ ካንድ ሰው በዚህን ቀን ሰጠብየ ያ ቀን ሲደርስ ያን ብር መክፈል አቃተኝ ምን አድርጋለሁ እባክህ እንደ 80 ብር ቢሆን ግዛኝ ይሄን ቃለዋለሁ ያንን ይሸጠልኝ ሰውዬ 20 ብር ቀነስኩለት ማለት ነው 20 ብር ፈልጌ ደሞ ልሰጠው ነው የፊተዲያ ነው እሺ ብሎ ይገዛኛል ምን ጥቅም አገኘ 20 ብር ጥቅም አገኘ የመጀመሪያው ሻጭ ማለት ነው ግን እዳ በዳ ነው የተሸጠው ለሌላም ሰው ሊሆን ይችላል ባለቤቱ ሲያጣድፈው ብርን አንተ እያለ እባክህ 50 ብር ቢሆን ግዛኝ ይለዋል ሌላው አመጥች 50 ብር ሊሰጥ ማለት ነው ከዛ ደግሞ 50 ቀስ ያለው ይከፍል ይሄም ካሊ ይባላል ይሄ ክልክል ነው እንዲህ ሽያጭ ነበር ያኒ ደን ቢደን ረዋሁ ኢሳቅ ወበዛር ቢስናድ ضعيف ሐዲሱ ደካማ ነው እያለን ነው ነሲያ ቢነሲያ ማለት ነው ካሊ ይዘገየውን በዘገየ ማለት النسيا بالنسيا والنسيا هو التاخير ولا يجوز بيع الدين بالدين اجماعا ادام بدا مشط باجماع بعلماء አንድነት ድምጽ አይቻልም وقال الوزير الوزير تبعه عالم ነው اتفقوا اتفق العلماء ማለት ነው على ان بيع الدين بالدين باطل እዳን በዳ መሸጥ አሁን ባልኩባቸው ሱራ ሁኔታ ክልክል ነው ክልክል ነው በይዑ ما في الذمه ያለብኝ ንዳ መሸጥ لمن هو عليه ባለዳ ላደረገ ሰው ቢተመንን ሙአጀል በዘገየ ዋጋ አው ቢሐልን ወይም ቅርብ በሆነ በተጨባጭ ለሚቁበድ ባልተያዘ አሁን በእጅ ያልተያዘ ግን እለታዊ ተደርጎ እጅ በእጅ ካልሆነ አይቻልምና ማለት ነው ومنها بيع ما في الذمه لغير من هو عليه بمؤجل ለሌላው ሰው መጀመሪያ ላልሸጠለት ሰው ማለት ነው በዱቤ አው بحال لم يقبض ወይም ለምሳሌ لو ومنها لو كان لكل واحد من الاثنين دين على الاخر አንዱ ባንዱ ላይ ያለባቸው ምን غير جنسي بعينه የሆነ እኔ የሰጠሁ ለሱ ሌላ ነው ያኛው ደግሞ እሱ ለኔ የሰጠኝ ሌላ አለብኝ ለምሳሌ ብርና ወርቅ እንበል እሱ የሰጠኝ ብር አለ እኔ ደግሞ የሰጠሁ ወርቅ አለ የተለያየ ማለት ነው ከዛሃቢ ወልፍዶቲ እኔ ከሌ ብር አለብኝ እሱ ደግሞ የኔ ወርቅ አለበት ስለዚህ ፈተሳረፋ እንምነዛዘ ተባባል እኔ ጋር ፍዳ አለ አንተ ጋር ዘሃብ አለብህ እንቀያየርን መነዛዘርን ባለው ዋጋ እንሻሻት ይሻላል ሁልጊዜ እኔ አንተ ብር አንተ እኔ ወርቅ ይዘህ መቀጠል የለብህም ብንባባል ለምሳሌ እሺ ተባባል ግን እኔም ብሩን አላቀረብኩም ያም ወርቁን አላቀረበም በአየር ላይ ነው ዝም ብሎ ሂሳብ የምንሰራው طيب ولم يحضر احد احد العوضين አንዳችን ልናመጣ እንችላለን አንዳችን አላዝንም አይቻልም ይሄ ምን ይባላል በዑደኝ ቢደኝ ይባላል ምንዛሬ ከሆነ እጅ በእጅ መሆን አለበት ስላል ማለት ነው hatta የሰለም እንኳን ቢሆን አይቻልም እስከ ማለት ይሄዳሉ الاعتياض عن الدين بغيره ولو كان دين سلم جائز عند مالك መቃየሩ ምንዛሬ ስለሆነ ማባለጡ ምናቱ ችግር አልነበረውም ግን እጅ በእጅ አለመሆኑ እዳ በዳ መሆኑ ነው ክክል ያደረገው طيب ቀጥሉ باب الرخصة في البيع في البيع العرايا وبيع الأصول والثمر عن عن زيد بن ثابت رضي الله تعالى عنه أن الرسول الله صلى الله عليه وسلم رخص في العرايا أن تباع بخرصها كيلا متفق عليه ولمسلم رخص في العراية يأخذها أهل البيت بخرصها ثمرا ثمرا يأكلونها رطبا ተምረን ወላ ሰምረን ባቡ ሩኽሰቲ ፊል አራያ ቅድም ሙዛበና ክልክል ነው ሲለን ከማንኛውም አይነት ይሁን ደረቅን በጮርቃ በሸቱ መሸጥ አይቻልም ብለን ነበር የሚፈቀደው ይመጣል ብያችሁ ነበር አሁን ሊያመጣ ነው ባቡ ሩኽሰቲ ስለመፈቀድ የሚገልጽ ነው ፊል አራያ ማለት ሙዛበና ከሚባለው ሽያጭ አይነት የሚፈቀድ በይዑል አራያ የሚባላል በይዑል አራያ ወይም በይዑል አሪያ የሚባላል ከዛ ከተከለከለ ውስጥ የወጣ እና የተፈቀደ የሆነ ሽያጭ የሚገልጽ ነው ማለት ነው አራያ ማለት ማን ሩክሳ ማለት አስሁለት ወተይሲር ለሰዎች ሲባል ማቅለልና ማግራት ማለት ነው አራያ ማለት ስሜት بذلك لانها عاريه من البيع المحرم ክልክል ከሆነው ሽያጭ ከሙዛበና ነፃ ወጣ ይችስ ትቻላለች ስለተባለች ስያሜውን አርያ ወይም አራያ አሏት እሱ ምንድነው ሩጦቡን ተምሩ ዛፍ ላይ እንዳለ በደረቀው ተምር መሸጥ መጠን አለው የሚቻለው ያንን መጠን ካለፈ አይቻልም ስንት ነው እሱ 50 አውሱቅ ነው ወደፊት ሊመጣ ነው አምስት ወስቅ ከዛ በላይ አይቻልም طيب ሶስት ኩንታል አካባቢ እንደማለት ነው ሶስት ኩንታል በልባቸው عن زيد بن ثابت رضي الله عنه أن رسول الله صلى الله عليه وسلم رخص في العرايا ما هي العرايا أن تباع بخرصها كيلا متفق عليه ولمسلم رخص في العرية يأخذها أهل البيت بخرصها تمرا يأكلونها رطبا ثمرا رطبا تمرا ምናሉ ዘይድ ኢብኑ ታቢት ታዋቂው ሱሐቢ ቁርአን ሲጻፍ ሲሰበሰብና ሲጻፍ በዋናነት መሪው መሪ ሆኖ ሲጽፍ የነበረው ታዋቂ ሱሐቢ ነው ዘይድ ኢብኑ ሳቢት كاتب الوحي በመባል ይታወቃል ወሂን የጻፈ ነው ان رسول الله صلى الله عليه وسلم يا الله መልእክተኛ ረخص ፈቅደዋል ፊል አራያ ለሸት ያክል እርጥቡን ተምር እሸቱን ተምር በደረቁ ተምር መሸጥን ፈቅደዋል አንቱ ባአ እንድትሸጥ بخرسها በግምት ዛፉ ላይ ያለው ግምት ነው ታውቃለህ ከይለን በሚሰፈረው በተምሩ በደረቁ متفقون عليه ቡኻሪና ሙስሊም ወለሙስሊሚን እንደ ሙስሊም ዘገባ ደግሞ ረخص في العاريه ይላል ያኛው في العرايا ነበር አሁን ደግሞ ይሄ ረخص في العاريه አርያ የሚባለውን ሽያጭ ፈቅደዋል ياخذها ይዛታል ይቀበላታል ይወስዳታል አህሉል በይት ማለት አንድ ቤት ቤተሰብ ባለቤት ቢخرሲያ በግምቷ በግምት ተምረን ተምር ከፍሎ የሚሰፈረን ተምር ሰጥቶ ያችን እሸቷን ይወስዳታል ምን ሊያደርጋት ያኩሉና ጦባ ጨርቃዋን እሸቷን እርጥቧን ይበሏታል ማለት ነው ይሄ የመጣበት ምክንያት አለ የሆኑ ሰዎች ደረቅ ተምራላችሁ የከረመ ያምና ዘንድሮ የላቸውም እሸት እሺ እሸት እንዳይገዙ ብር የለም እጅ ላይ እንዳንዳንድ ገበሬ እጅ ላይ ብር የለም እ በያዙ ተምር እሸቱን እንዳይለውጡ ክልክል ነው ስለዚህ ስሞታ ቀረበ ለነብዩ አለይሂ ሰላቱ ወሰለም ምን ይሻለናል ብለው እንዳንገዛ ካሽ ብር የለንም እንዳን ሸጥ ደግሞ ባለን ተምር እንዳንቀይር አይሆንም እርጥቡን መግዛት ብለዋል ለምን ስለሚቀንስ አይቻልም ብለዋል ምን ይሻላል አስላቸው ለሸት ያክል ይፈቀድላችኋል ለችግር ዲናችን ማሻአላ ተይሲር ነው ለሰዎች ካቅም በላይ የሆነ ችግር የሚያመጣ ነገር ማግራት ነው ዲናችን የተጨናነቀና የተጣበበ አይደለም ዲናችን ለሸት ያክል ሲቻላል ለንግድ እንዳትጠቀሙት እንጂ ለንግድ እንዳትጠቀሙት እንጂ ለሸቱን ለመመገብ ያክል ይቻላል ምን ያክል ሊመጣ ነው የሚቀጥለው ሐዲስ ላይ ማለት ነው ቀጥሉ ገደብ አለው በሚገባ وعن أبي هريرة رضي الله عنه عنه أن أن أن رسول صلى الله عليه وسلم رخص في بيع العرايا بخرسها فيما دون خمسة أو أوسق أو في خمسة أوسق متفق عليه وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم رخص في بيع العرايا بخرسها من التمر فيما دون خمسة أوسق أو في خمسة أوسق متفق عليه ከአቡ ሁረይራ ተዘገበ ስራቸውን አላህ ይወደድላቸው ነብዩ ሰለላሁ ዐለይሂ ወሰለም ረخصوا ፈቅደዋል في بيع العرايا አራያ የሚባለውን ሽያጭ ወይም አርያ የሚባለውን ሽያጭ ምን እንዲሆን ቢخرሲያ በግምቷ ሚነ ተምሪ ከተምር ከፍለው እንዲወስዱና እንዲመገቡት ለንግድ ሳይሆን ለሸትነት ለምግብነት ምን ያክል እስከ ስንት ቅርጫት ወይም እስከ ስንት ኩንታል መግዛት ይችላል فيما دون خمسه اوسق ከአምስት ወስቅ ወይም ዊስክ ባነሰ አው في خمسه اوسق ስለው ማን ነው ለውጡ ምንድነው فيما ከአምስት ወስክ ባነሰ ወይም በአምስት ወስክ ፈቅደዋል ነው የሚለው متفقون عليه ቡኻሪና ሙስሊም ከ3 ኩንታል ባነሰ ወይም 3 ኩንታል ድረስ ለውጣሉ የለው አሁን ዱነ የምትለው ቃል ከመጣች 3 ኩንታል ራሱ አይፈቀድም ማለት ነው ዱነ ከመጣች ከ3 ኩንታል በታች ነው የተፈቀደው ማለት ነው ሁለተኛው አው ብሎ ያመጣ ግን ረኸሶ في خمسه አውሱቂን ማለት ነው አምስ ወስቅና ከዛ በታች ይቻላል ከዛ መዘግ ግን አይፈቀድም ነው የሚያሳየው ያችኛዋ ግን የመጀመሪያው ነው የምትለው ከአምስት ወስቅ በታች ነው እንጂ ራሱ አምስት ሶስት ቀን እንደማይፈቀድ ነው የሚያሳየው ስለዚህ ሸኩ ምን ራዊ የትኛውን ቃል እንደተናገሩ ተጠራጥሯል ወሸኩ ወቃ من احد رواه الحديث حادثን ከዘገቡ ዘጋቢዎች ካንዱ ተገንቷል ይሄ ማነው እሱ ዳውድ ኢብኑ ሁሰይን የሚባሰው ነው ይባላል እና ኢማሙ ሻፊዒ እና ኢማሙ አህመድ ምን አሉ ከአምስት ወስክ በታች መሆን አለበት አምስት ወስክ ራሱ መምራት የለበትም አሉ ለጥንቃቄ ለጥንቃቄ ሲባል ከዛ በታች ቢሆን ይመረጣል ነው እሺ አንድ ወስቅ ስንት ነው አንድ ወስቅ አሁን አምስት ወስቅ ነው የተፈቀደው በደም ሂሳብ እንዲገባችሁ አንድ ወስቅ በቢሳዕ ነብይ ሰለላሁ ዐለይሂ ወሰለም በነብያችን ሷ መስፈሪያ 60 ቁና ማለት ነው አንድ ወስቅ በነብያችን መስፈሪያ ሷ እንለዋለን እሱን ሷው ነብይ ስንት ማለት ነው 60 طيب አንድ ሷ ስንት ኪሎ ነው አንድ ሷ እንግዲህ አንድ ወስቅ 60 ነው 60 ሷ ነው ካል አንድ ሷ የምንለው ስንት ነው ሰደቀተ ፍጥር ላይ አንድ ሷ ነው የሚወጀው አይደል 3 ኪሎ ነው طيب አንድ ሷ 3 ኪሎ ከሆነ አንድ ወስቅ ደግሞ 60 ሷዕ ከሆነ አምስት ወስቅ ስንት ኪሎ ይመጣል ነው አባሳቸው አምጡ 15 ማለት አይደለም ጠይብ 15 ማለት በኪሎ ነው ያባዛሽው ማለት ነው ላ እኔ ያልኩት አንድ ወስቅ አንድ ወስቅ 60 ሷዕ ነው አምስት ወስቅ ስንት ሷዕ ሆነ ማለት ነው በዛ አካሄድ 300 طيب ጥሩ ሂሳብ ነው 300 ደግሞ ሷዓ ነው ይሄ አሁን 300 ሷዓ ነው በኪሎ ስንት ይመጣል አንድ ሷ 3 ኪሎ ነው ብለናል 300 ሲባዛ በ3 ኧረ ሺህ 8 አይደለም 900 የሚመጣው ትክክለኛው 900 ነው 900 ኪሎ ማለት ነው 900 ኪሎ ስንት ኩንታል መሆን ነው 900 ኪሎ ከሆነ 9 ኩንታል መጣ ማለት ነው ሱብሃንአላህ አምስት ወስቃ ምን አለ እዚህ ጋር አልወስቁ بفتح الواو ወስቅ وسكون السين ወስቅ ነው የምንለው ሚክያሉን መስፈሪያ ነው ቀድሩሁ 60 ሰዓን አንድ ወስቅ 60 ሰዓ ነው በነብያችን ወ 5 አውሱቅ አምስት ወስቅ ማለት 300 ሰዓ ይሆናል 300 ሰዓ ይሆናል ይሄ ደግሞ ወሆ 900 ኪሎ አለ 900 ኪሎ ነው የሚሆነው 900 ኪሎ 100 ኪሎ ነው አንድ ኩንታል ነው 9 ኩንታል መጣ ነው ወሐካ بعضهم ከስረዋው ዊስቅም ይባላል እያለ ነው ዊስቅን አውሳቅ ወይም ወስቅን አውሳቅ ሐምልን አህማል እንደሚባለው ዋዋን በፈትህ ማንበቡ ይመረጣል ይላሉ አላየሃል አምስት ወስክ እሸት ልንገዛ እንችላለን እስከዛ ድረሳ ከዛ በላይ ግን አይፈቀድም ለምን ንግድ ነው የሚሆነው ንግድ ሲሆን ደግሞ ማባረጡ አይፈቀድም ይሄም የተፈቀደው ለችግር ነው ለዑዝር ነው የሆኑ ሰዎች መጥተው ምን ይሻልናል ብለው መፍትሄ ሲጠይቋቸው በዚያ ምክንያት ነው ሁላቸው ነው جاء ناس الى رسول الله صلى الله عليه وسلم فقالوا ليس بايدينا نقود نشتري بها الرطب لكن عندنا تمر جافار የደረቀ ተምር አለን መግዣ ብር ግን የለንም ምን ይሻልና ብለው ፈሸከው ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም አምረሁም ጉዳያቸውን ስሞታ ቀረቡ فرخص لهم رسول الله صلى الله عليه وسلم ان يشتروا العرايا بخرسها من التمر الذي بايديهم لياكلوها رطبا ፈቀዱላቸው ስለዚህ ባቡል አርያ ወይም በይዑል አራያ خاصه او رخصه رخصها النبي صلى الله عليه وسلم من بيع المزابنه ከሙዛበና ሽያጭ ተፈቅዳ የወጣች ናት እንጂ ክልክል ነበረች አስሏ ነው የኔ ኪታብ እዚህ ጋር ነው ባቡ በይዕ الأصول والثمار የሚለው የሚያመጣው አሁን ደግሞ ዛፍን መሸጥ ፍሬውን መሸጥ እንዴት ይታያል የሚለውን አህካም ደግሞ ሊነግረን ነው ቅሩ وعن ابن عمر رضي الله تعالى عنهما قال نهى رسول الله صلى الله عليه وسلم عن بيع الثمار حتى يبدو صلاحها نهى بائع والمبتاع متفق عليه وفي رواية وكان إذا سئل عن صلاحها قال حتى تذهب عاهتها احسنت وعن ابن عمر رضي الله عنهما قال عبد الله بن عمر ስራቸውን አላህ ይወደድላቸውና የሚቀጥለውን ብለዋል ምን አሉ ነሃ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ከልክለዋል አንበይ ኢስማሪ ፍሬዎችን ከመሸጥ የማንኛውም ፍሬ hatta يبدو صلاحها መብሰሉ መድረሱ እስከሚረጋገጥና ይፋ እስከሚወጣ hatta يبدو ማለት እስከሚረጋገጥ ወይም ግልጽ እስከሚሆን صلاحها ጥሩነቷ ማለት ያው መብሰሏ ማለት ነው ማንን የከለከሉት ገዢውን ነው ሻጩን ነው ነሃል ባኢዓ ሻጭንም ከልክለዋል ወልሙብታዓ ገዢንም ሙብታዓ ማዝጋ ሙሽተሪ ማለት ነው ገዢንም ከልክለዋል متفقون عليه حديث بين البخاري ومسلم የተስማሙበት ነው ዘገባው ላይ ጥሩ ነው ነው وفي روايه በሌላ አባባል ደግሞ በሌላ ዘገባ ካነ اذا سئل ካነ ነብያችን ነበሩ ካነ ነብዩ እንደማለት ነው اذا سئل ሲጠየቁ عن صلاحها ምንድነው ሶላህ ማለት እስከምትስተካከል ማለት የፍሬ መስተካከሉ ምንድነው ተብለው ሲጠየቁ ቃለ ማት መልስ ይሰጡ ነበር ምን ብለው حتى تذهب عاهاتها የሚያሰጋት ነገር እስከሚጠፋ ማለት ነው حتى تذهب እስከምትጠፋ እስከምትሄድ እስከምትወገድ እንደማለት ነው عاهاتها ስጋቷ ማለት ይሄን ፍራፍሬ ካሁን በኋላ ውርጭ መጥቶ አያበላሸውም አልቆልታ በስሏ ካሁን በኋላ ምንም ነገር ችግር አይመጣበትም በረዶ መጥቶም አያበላሸውም የሚባልበት ደረጃ ሲደርስ ማለት ነው ካሁን በኋላ ምንም አይነት ችግር መጥቶ ዛፉ ቢደርቅም ፍሬው ለመብላት ይበቃል ውርጭ ቢመታውም እንደዚህ ለመብራት ይበቃል በረዶ ቢመታው ማንኛውም ነገር ካሁን በኋላ አያጠፋውም ይሄን ፍራፍሬ ምክንያቱም በስሏል እስከሚባል ድረስ ማለት ነው ብለው ፈሰሩት አሃት ማለት አሷበቱ አሃ ይባላል ያው አሷበቱ አፈቱን ነው ችግር ነገር የሚያጠፋ ጎጂ ነገር ለጥፋት የሚዳርግ ነገር እንዳይበላ የሚያደርግ ነገር ሰፈረበት ወይም ደረሰበት ለማለት ስለዚህ የሚያሰጋ ነገር እስከሚወገድላት ማለት ነው ከተወገደ በኋላ መሸጥ ይቻላል ከዛ በፊት ግን አይቻልም ፓፓን እንበለው ሙዝም እንበለው ከና ጨርቀ ወጣ በፍሬ እንደጀመረ ቢሻሻጡ እዚህ ማከላይ ውርጭ መቶ ቢመታው የገዛ ሰው ሊከስር ነው ይሄ አይሆንም ነው ያጥሉ وعن أنس بن مالك رضي الله عنه أن النبي صلى الله عليه وسلم نهى عن البيع ثمار حتى تزهى قيل وما زهوها قال تحمار وتصفر متفق عليه وفي اللفظ للبخاري وعن أنس بن مالك رضي الله عنه أن النبي صلى الله عليه وسلم نهى عن بيع الثمار حتى تزهي قيل وما زهوها قال تحمار وتصفار متفق عليه واللفظ للبخاري انس بن مالك ናቸው የነብያችን አገልጋይ خدام رضي الله عنه ان النبي صلى الله عليه وسلم يا الله መልእክተኛ ነሃ ከልክለዋል አሉ አንበሪ አንበይ ثماري ፍራፍሬን ከመሸጥ ሐታ ተዝሂ አሉ زهو ደረጃ እስከምትደርስ ምንድነው زهو ማለት ሐታ ተዚ እስከምትቀራ ወይ ቢጫ እስከምትሆን ወይ ጥቁር እስከሚሆን እንግዲህ ፍራፍሬዎች ሲበስሉ አንዳንዱ ቢጫ ነው የሚሆነው አንዳንዱ ቀይ ነው የሚሆነው አንዳንዱ ደግሞ ይጠቁራል አሁን ሐታ ተዝሂማት እንደው እስከሚበስል ማለት ነው ባጭሩ መብሰል ምንድነው ቂለ ተባሉ ወማዘሁዋ ምንድነው መብሰሏ ምንድነው ምልክቱ ስለዋቸው ቃለ ተህማሩ አሉ ቀይ የሚሆነው ቀይ እስከሚሆን ማለት ነው ወተስፋሩ ቢጫ የሚሆነው ቢጫ እስከሚሆን ማለት ነው ሙዝ ወደ ቢጫነት የሚቀየራል ተህማሩ ደግሞ እንደ ብርቱካን ወዘተ እንደ እንኳን ታቃላችሁ? እንኳን ሲበስል ቀይ ነው የሚሆነው ሌሎችም ፍራፍሬዎች እንደዚሁ ኮክ ቢጫ ይሆናል መሰለኝ ቀይ ሆነ መስኝ አያ አኑ አይኖረዋል ኮክም ሆኖ አፕልም ሆኖ ይለያያሉ ቀይ ያለ ቢጫ አለ ምን አለ ሁሉም በመልኩ የመብሰል ምልክት ሲያሳይ ምን ይባላል hatta ተዝሂ ይባላል متفقون عليه ቡኻሪና ሙስሊም ወለፍዙ ቃላቱ ለልቡኻሪ የቡኻሪ ነው አዝሃ ዩዝሂ ቢማ በዳ ነድጁሁ መብሰሉ ሲደርስ ነው በመቅላትም ይሁን በቢጫነትም ይሁን በመጥቆርም ይሁን የሚቀላው አቀላል ማለት ነው እሺ አንድ ሐዲስ ቅሩና እናቁ رضي الله عنه أن النبي النبي صلى الله عليه وسلم نهى عن درع عن العنب حتى يسود وعن درع الحب حتى يشتد رواه الخمسة إلا النسائي وصححه ابن حبان والحاكم وعن أنس بن مالك رضي الله عنه أن النبي صلى الله عليه وسلم نهى عن بيع العنب حتى يسود وعن بيع الحب حتى يشتد رواه الخمسة إلا النسائية وصححه ابن حبان والحاكم ايش يقدم أنس نو أهم أنس نو من على أن النبي نهى نكلكلوا على نبياشن عن بيع العنب وين كمشته hatta ያስወደ እስከሚጠቁር አሁን ይሄ መብሰሉ በጥቁረት ለሚገለጸው ነው ወይን ሆኖ ቀያል አይደለ እሱም ደግሞ እስከሚቀላ ማለት ነው hatta ያስወደ ሁልጊዜ ብላክ ብላክ መባች በብላክ አተረጉሙትም አንዳንድ ጊዜ ለቅራት ተረጉሙታላችሁ ለምን ያ የሚበስው በመቅራት ከሆነ وعن بيع الحب ሐብን ከመሸጥ ሐብ ማለት ያው ፍሬ ማለት ነው እንደ እህል ያለ ነገር እንደ ስንዴ እንደ ገብስ ያለው ሐብ ይሉታል ዝሮ ዝሮ ፍሬ ነው የምንለው እኛ hatta ይሽተደ እስከሚበስል እህልም ቢሆን እስከሚበስል አይሸጥም رواه الخمسه الا النسائي وصحاب ابن حبان والحاكم ምክንያቱም ገብስ ነው ወይ ስንዴ ነው ይሄን ሽጨልሃለሁ ቢለው ገና ቅጠል ላይ ያለ ገና ጨርቃ ሆኖ ነገ ውርጭ ሊያጠፋው ይችላል ስለዚህ አይቻልም እስከመቼ hatta ይሽተደ ጥንክር ብሎ ያው እህልነቱ ጎልቶ እስከሚወጣ ድረስ ማለት ነው رواه الخمسه للنسائي وصحاب ابن حبان والحاكم حديث صحيح ነው ችግር የለበትም ያው አንዳንዱ ቀይ መሆን አይባልም ነጭ መሆን አይባልም ወይም ቀላ አይባልም መብሰሉ ያው መጠንከሩ ነው ከጠነከረ በሰላ ይባላል አንዳንዱ ሁለት ሐዲስ አለን ግን ሰዓታችን አለን ፈራዙና ቁሞና ሲቀጥል እንጨርሰዋለን ነገ ኢንሻአላህ وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله